السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا سيد الأنبياء وصفوة المرسلين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد أحبتي في الله ወንድሞች እህቶች በያላችሁበት ሁናችሁ ይህንን ትምህርት የምትከታተሉ ውድ እህቶችና እናቶቼ እንዲሁም ልጆቼ መልካም ምክር ምርጥ ምክሮች ለውድ እህቶች ለውድ እናቶች በሚል ርዕስ የጀመርኩትን አንዳንድ ትምህርቶች ለማስታወስ እናንተ ጋራ አሁንም እቀጥላለሁኝና ዛሬ የማየው ብዙ እህቶቻችን ብዙ እናቶቻችን አርካን ልእስላም ላይ ሳይቀር እንኳን በአርካን እስላም ውስጥ ራሱ የሚጻረሩበት ብዙ ነገሮች ይታያል። እነሱን ነው ማንሳት እንፈልገው። ብዙ ርዕሶችን ይጻረራሉ ስል ምን ያደርጋሉ ማለት ነው? ለምሳሌ አርካነል ኢስላሞች ውስጥ ሸሃደተይን ብንወስድ ሸሃደተይን ላይ ቃሉን እንኳን በደንብ የማይሉ ሰዎች አሉ። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ወይም አብዱላህ ወረሱሉሁ ማለት የማይችሉ ብዙ አሉ። ጀማሪዎች ከሆኑ ምንም አይደለም። ላኪን ብዙዎቹ ብዙ አመት የሰገዱ ብዙ አመት ብዙ ነገር የሚያወሩ ስለ ብዙ ነገር የሚፈላሰፉ ሰዎች ግን ሸሃዳ ላይ ሲመጡ ሸሃደተይን እንኳን በደንብ መናገር የማይችሉ ማት አሉ። አረብኛውም ማለት ነው። ሁለተኛው ትርጉሙ ላይ ራሱ በደንብ ያልገባቸው ትርጉሙን በደንብ ያልተረዱ አሉ። ምን የሚሉ አሉ? አሽሃዱ አን ላኢላሃ ኢለላህ ማለት ከአላህ ሌላ ሌላ ጌታ የለም ማለት ነው ብለው የሚተረጉሙ አሽሃዱ አላ ኢላሃ ማለት እኮ ከአላህ ሌላ ሌላ አምላክ የለም ማለት እንጂ ሌላ ጌታ የለም ማለት አይደለም። አምላክና ጌታ የተለዩ ናቸው። ጌታማ አላህ ነው። ጌትነቱ የሱ ብቻ መሆኑንማ እኛ አይደለንም። ስንቱ ከሃዲ እንኳን ይመሰክራል። እኛ የሚጠበቅብን ግን ከኛ የተፈለገውና እኛ እንደምንልም የሚታወቀው አምልኮትም ቢሆን ለሱ ብቻ ነው የሚገባው እንድንል ነው። ስለዚህ ሻሃዳ ላይ ትርጉሙ ላኢላሃ ኢላላህ ማለት ላኢላሃ አምላክ የለም የሚመለክ ፈጽሞ ሊመለክ የሚገባው ትክክለኛ አምላክ ካላንድ አላህ ሌላ የለም ማለት ነው። አንድ ይሄ ነው። ሁለተኛ ሩክነ ሳኒ ውዚያው ሙሐመዱን ረሱሉላህ የመሐመድ መልእክተኝነትን መመስከራችንም ምን ያስከትላል የሚለውን ነገር ብዙዎቹ አንረዳም። ምንድነው ምን አንረዳም ማለት ነው? ምን አናስታውስም? ምን ማለት ነው? ለምሳሌ ሙሐመድ የአላህ መልእክተኛ ናቸው ስንል ሙሐመድ ነቢዩ ሙሐመድ ማለት ነው። መልእክተኛ ናቸው ካልነ ምን ይዘው ነው የመጡት ብለን ጠይቀን እናውቃለን? ነቢዩ ዓለይሂ ሰላቱ ወሰላም ይዘውት የመጡት ነገር ምንድን ነው? መልእክተኛ ናቸው ብለን የመሰከርንበት ቦታ ላይ የመሰከርነው ነገር ያስተማሩት ምንድን ነው? የከለከሉት ምንድን ነው? ያዘዙት ምንድን ነው ነው። ለዚህ ነው ሙሐመዱን ረሱሉላህ ብሎ መመስከር ማለት امتثال ما أمر واجتناب ما نهى عنه وزجر وأن لا يعبد الله إلا بما شرع محمد عليه الصلاة والسلام يمطبتن أمين له مكبل يكلكلوتن الشبل متاقبنا الله سبحانه وتعالى በደነገገው መሰረት በእሳቸው አፈጻጸም መሰረት መተግበር ማለት ነው። ይህንን መሆኑን ካለማወቃችን የተነሳ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ነገር እንዴት ነው ያደረጉት? ለምሳሌ ዱዓ እናርግ ብለን ስንነሳ <clears throat> ዱዓ ነቢዩ ዱዓ አድርገዋል። አላህ ዱዓ አድርጉ ብሏል። ሰለፎቹ፣ ሰሓባዎቹ፣ ታቢዖቹ፣ ዑለማዎቹ ዱዓ አድርገዋል። ግን ዱዓ ስናደርግ በምን መልኩ ነው ዱዓ ማድረግ ብለን ጠይቀናል። ለዚህ ነው እኮ ቡና ማፍላትም ለቆሌ ማጨስም ለጀበና ጸጉር መሸፈንም የዱዓ አካል ነው፣ ጫት መቃምም የዱዓ አካል ነው ብለን ወይም ብለው ሲነግሩን እሺ ብለን የተቀበልነው የነቢዩ ሰለላሁ ዐለይሂ ወሰለም መልእክተኝነት መስክረናል የምንለው ቃል ላይ በደንብ ስላልተረዳን ነው። እንጂ ነቢዩ ሰለላሁ ዐለይሂ ወሰለም የሰሩት ብቻ ነው የሚሆነው። ከዚያ ውጭ ያለ ነገር የኢስላም ተግባር ሊሆን አይችልም ብለን ምናምን ቢሆን ኑሮ ነገ ማንም ሰው አይጫወትብንም ነበር። ሶላት ላይ እንምጣ። ሁለተኛው ሩኩን ላይ ምን አርካን ልእስላም ሁለተኛው ላይ ስንመጣ ሶላት ላይ የመጀመሪያው በሴት እህቶችና እናቶች ላይ የሚታየው የማይሰግዱ ሴቶች አሉ። ብዙዎቹ ሶላት ላይ ችልተኞች ናቸው። የችልተኝነቱ ምልክት ለምሳሌ ባሎች እየሰገዱ የማይሰግዱ አሉ። ወንዶች እየሰገዱ ሴቶች ልጆች አይሰግዱም። طيب እንስገድ እንኳን ካሉ በኋላ ደግሞ የሶላትን አዳብና ስርዓት በደንብ አያውቁትም። ብዙዎቹ የሶላትን አዳብና ሸርጥ በደንብ ሳያውቁ ለአመታት ሰግደው የሚገኙ ሴቶች ብዙ ናቸው። ምክንያቱም አለብን ብለው አይማሩትም። እንደ ሆኖ ብዙ ጊዜ መስጂድም የማይሄዱ ማዕት ሴቶች አሉ። የት መስጂድም ቢሄዱ ደግሞ ማን ያስተምራቸዋል? የሚያስተምረውም ሰው በጣም ቀላል ነው። በደንብ ያውቁታል የምንል ደግሞ የሚሰግዱት በጣም አዘግይተው ነው። አንዳንዶች እኮ ዙሁርን የሚሰግዱ አስር አዛን የተደረገ ነው። አሱር ሊሰግዱ የሚነሱት ፀሐይ ልትገባ ስትል መጨለም ሲጀምር ነው። ሱብሂ ፀሐይ ወጣ አልወጣ እያሉ ነው የሚሰግዱት። ኢሻ ከግማሽ ሌሊት በኋላ ነው የሚሰግዱት። ያ ጀማ ያ ጀማ ያ አኽዋትና እህቶቻችን እባካችሁ የሶላት ነገር እሰቡበት። ረሱል ዓለይሂ ሰላቱ ወሰላም አታኒ ሌይለ አትያኒ ባለፈው ሌሊት ሁለት ነገሮች ሁለት መጪዎች መጥተው ነበር እኔ ጋር ወኢነሁማ እብተዓታኒ ወኢነሁማ ቃላሊ እንጠሊቅ መጡና ተነሳሉኝ አስነሱኝ ከዚያ እንሄዳሉኝ ተሄድነ እንጠለቅቱ ማዕሁማ ከዚያ በኋላ አንድ ሰውዬ ጋር መጡ። ሙጠጅዕ የተኛ ወረጁል ቃኢም ዓላ ረእሲሂ ቢየዲሂ ሶኽራ አንድ ሰው ተኝቶ ሌላ ሰው ደግሞ መጥቶ አናቱ ላይ ወጥቶ በመዶሻ አናቱን ይፈረክሳል። ከትክቶት ከትክቶት ቆርጦት ሊያላቅቀው ሲል እንደገና ይመለሳል። እንዲሁ እያደረገ ሁለተኛም ሶስተኛም ሲያደርግ አየሁት። ከዚያ በኋላ ለእነዚህ አብረው ላሉት ኸልቆች ምንድነው ይሄ ነገር ብዬ ስጠይቀው እንነግርሃለን። የመጀመሪያው ሰውዬ ራሱ በድንጋይ የሚቆረጠው ሰውዬ ቁርአንን ቀርቶ እሱን ትቶ ጥሎ የሚተኛ ፈርድ ሶላት እንኳን የማይሰግድ ነው አሉኝ። አመልክቱ አያችሁ ስለዚህ ሶላት ላይ ችላ ያለ ሰው ሶላትን ችላ ያለ ሰው በጣም አደገኛ ነው። እህቶቻችን መቼም የሶላት ነገር ከኋላው የሚያስከትለውን ነገር ብንሰማው ደግሞ የበለጠ ነው። ሶላት ሰው መቼም የሚበላው የሚጠጣው የሚለብሰው የሚጎርሰው ነው የሚረግመው። የሚኖርበት ቤት የሚበላው ምግብ የሚጠጣው ውሃ ይረግመዋል። አረ እሱ ብቻ አይደለም። ከኢስላም ጭራሽ ይወጣልም ያሉ ሰዎች አሉ። አሕመድ ብኑ ሐንበል ያሉበት በጣም ሰፊ ቡድን ከሶሓባዎችም በጣም ትላልቅ ሰዎች ያሉበት ቡድን አንድ ሶላት አይደለም በተደጋጋሚ ሶላትን ተከታትሎ ያሳለፈ ሰው ከኢስላም ይወጣል፣ ሚስቱ ትፈታለች፣ ትዳራችሁ ይፈርሳል ነው። እስቲ ስንቱ የትኛዋ ሴት ናት ታዲያ በሙሽርነት ጊዜ ሶላት የምትሰግደው? እንግዲህ በሙሽርነት ጊዜ አይታችኋል ምን ያህል ወጪ ተወጥቶ ነው ጸጉር የሚሰራው የምትሞሸረው ያንን ያህል ወጪ አውጥታ መታ ተሞሽራ መታ መቼም ባሏ ጋር ሳትተኛ አታድርም ከባሏ ጋር ደግሞ ግንኙነት ከፈጸመች ልትታጠብ ነው ከታጠበች ደግሞ ጸጉሯ መታጠብ አለበት ይሄ ጸጉር ብዙ ተወጥቶበትና ብዙ ተለፍቶበት ብዙ ሰው ሳያየው እንዴት ይበላሻል በማለት ሙሽራ ሆኖ ብዙ የሚሰግዱ የሉም ይሉኛል። በሙሽርነት አንሰግድም። አንዳንዶቹማ ፍጹመን ሙሽራ ሆነን አንሰግድም። እንዴት ነው የምንሰግደው? እርግጥ ወንዶችስ በደንብ ይሰግዳሉ ወይ እንዳትሉኝ እኔ አሁን በእህቶቼ ላይ ብቻ በሴቶች ጉዳይ ላይ ብቻ ስለሆነ ስለማ እያተኮርኩ ያለሁትና ነው እንጂ ወንዱም ላይ ያለው በላዊ ከዚህ ያነሰ አይደለም፣ የባሰ ካልሆነ እንደውም እና ሴቶች ሶላት በጣም ነው የሚያልፋቸው። እኔ የሙሽርነቱ ጊዜ እንግዲህ ትናንትና ኒካ ታስሮ ማታ ታስሮ ተዘፍኖ ተጨፍሮ ተልከው በቃ ጧት ሱብሂ ላይ ሶላታቸው ሲያልፍ ኒካሃቸው የሚበላሽ ከሆነ ምን አይነት ከሳራ እንደሆነ ተመልከቱት እስቲ። ይሄ ዲኑን ካለማወቅ የተነሳ በጣም እየገባበት እየሄደበት ያለ ከሳራ ማለት ይሄ ነው። አርካኑል ኢስላም ከሚባለው ዘካ ነው። በዘካ ላይ ያለው ስተትም በጣም ከፍተኛ ነው። መቶ ግራም መቶ ሀምሳ ግራም ሁለት መቶ ግራም ወርቅ ያላት ሴት ዘካ አውጥታ የማታውቅ ሴት ስንታለች? ይህንን በደንብ ያወቀ ሰው በደንብ ያየ ሰው ምን ያህል ውድቀት ላይ እንደሆነ በደንብ ይረዳል። ሰማንያ ሶስት ግራም ወርቅ ያለው ሰው እዳ የሌለበት ከሆነ አመት ከዞረው አንድ አርባኛውን ሊያወጣ ይገባል። ከአርባ ግራም አንድ ግራም፣ ከሰማንያ ሁለት ግራም፣ ከሶስት ግራም አንድ አርባኛቸውን የእነዚህን መውሰድ ማለት ነው። ዘካ ዘካ የማይሰጡ ሰዎች አላህ ስብሓነሁ ወተዓላ በዚያው በዘካ በከለከሉበት ገንዘብ ይቀቀላሉ ብሎናል አላህ ወለዚነ የክኒዙነ ዘሀበ ወልፊደተ ወላ ዩንፊቁነሃ ፊ ሰቢልላህ فبشرهم بعذاب أليم يوم يحمى عليها في نار جهنم فتكوى بها جباههم وظهورهم هذا ما كنزتم لأنفسكم فذوقوا العذاب ما كنتم تكفرون بما كنت فذوقوا بما ما كنتم تكنزون ሌላው በአርካን ልእስላም ውስጥ ያለውን ተሳሁል እንየው ካልነ ጾም ላይ ነው። ጾም ብዙ ሰዎች አይጾሙም። ብዙ ሴቶች አይጾሙም። ለምን አይጾሙም? ምን አድርገው ነው የማይጾሙት? አይ የወር አበባ ወይ መጀመሪያው አካባቢ ላይ ወይ መሀል ላይ ወይ መጨረሻው ላይ ይመጣና የሆኑ ቀኖችን ያስበላቸዋል። አንዳንዶቹ በፍጹም አላፈጥርም በሚል ዝም ብለው ይጾማሉ አሉ። ሀይድ ሆነው ይሄም ስተት ነው። ከዚያ የባሰ ደግሞ ይበሉና ጭራሽ ቀዷ የለባቸውም አያወጡም ቀዷ የሚባል ነገር ከዚህ የባሰ ደግሞ በረመዳን ላይ ቀን ከሚስት ከባልና ከባሎቻቸው ጋር ግንኙነት አድርገው እንደልባቸው የሚኖሩ ብዙዎቻቸው አሁን ከብዙ ዓመታት በኋላ ከፋራ ነበረብን አሉ እኔ እንደው የሳላቀው ነው ባል ያስቸግሮኝ ነው እንዲህ ብዬ ነው ምናምን ነው የባል ሐቅ ብዬ ነው የሚሉ ልጆች አሉ። ያ ጀማዓ የአላህ ሐቅና የባል ሐቅ እኮ ሲቃረኑ ባል የሚባል ሐቅ የለውም እዚያ ቦታ ላይ አላህ በከለከለው ላ ጣዕተ ልመክሉቅ ፊ መዕስየት ጾም እየጾማችሁ የባል ሐቅ በሚል ባል ጋር ትተኛላችሁ ምን አይነት ሐቅ ነው? ጾም ቀዷ ለማውጣት በጾም ላይ እንደ ልብ እንትን ማለት ይሄ በጣም አደጋ ነው። እኔ እዚያ የወር አበባው ላይ ብዙ ጊዜ የምንናገረው ነገር ነው። እሱም ሶላት ለምሳሌ ከሱብሂ በፊት መጽዳቷን ታውቃለች ሴት ያ ቀን ዒሻውን ወጅቦባታል። ሱቢ ከመሆኑ በፊት ካወቀች ታጥባ መስገጃ ሰዓት ካገኘች ማለት ነው። ከመንጋቱ በፊት ሰውነቷን ታጥባ ዒሻ መስገድ የሚያስችላት መግሪብ እና ዒሻ መስገድ የሚያስችላት ሰዓት ላይ ከጸዳች ተነስታ ታጥባ እና መግሪብ መስገድ አለባት። ሊነጋ ሲል ማለት እኮ ነው። ከዚያ ሱቢህማ ምንም ክርክር የለውም። ግን ብዙዎቹ ለሊት ታጥበው ከሀይድ ላይ ተነስተው ለሊት ታጥበው የሚሰግዱ እንጃ ብዙዎቹ የሉም ማለት ይቻላል። ቀን ብቻ ነው እንደሚታጠቡት? ቀን ብቻ ነው እንደሚጸዳው? ቀን ብቻ ነው እንደ ሊቆም የሚችለው? ምን ነው ይመጣ ይመጣል እንዴ? ለሊት ስትነሱ ሱቢ ልትሰግዱ ስትነሱ ደማችሁ መጥቶ ታገኙ የለም? ሱቢ ስትነሱ ታዲያ ጸድታችሁ ብታገኙ ታጥባችሁ መስገድ የለባቸውም? እዚያው ትጥበት ላይ ሀይድ እና ሶላት ላይ ስናይ ከአንገት በላይ ሳይታጠቡ ጀናባችንን ሀይዳችንን ታጥበናል የሚሉ ሴቶችም እንዳሉ ማዕት ነው የሚነገረው። አንዳንዶቹ እናንተ ብዙ ስላወቃችሁ ይሄ እንኳ ማንም እኛ ብለነው አናቅም፣ ለምንድን ነው ይህንን የሚያቀርበው ትሉኝ ይሆናል። ግን እኔ ጋር የሚመጣ ነገር ስለሆነ ነው። ይሄ መዝግቤ ያስኩት በየጊዜው የሚመጣልኝ ጥያቄ ነው። ትልቅ ስተት ነው። በጣም ከፍተኛ አደጋ ነው። ከዚህ ያለፈ ደግሞ ከፈርድ ከፈርድ ጉዳዮች መካከል አንዱ ሐጅ ነው። ሐጅ የወጀበባችሁ ሐጅ ይዟችሁ የሚሄድ ቤተሰብ ያላችሁ ዑምራ የሚወስዳችሁ ቤተሰብ ያላችሁ ሐጅ ወስዳችሁ ማድረግ ግዴታ ነው። وحج البيت من استطاع إليه سبيلا ولله على الناس حج البيت لمن استطاع إليه سبيلا ነው ግን ሐጅ ሳይወጅባቸው ተቸጋግረው ተበድረው ባላቸው ያልሆነውን ባሌ ነው ብለው ልጃቸው ያልሆነውን ልጄ ነው ብለው፣ ወንድማቸው ያልሆነውን ወንድሜ ነው ብለው፣ አክስቴ አጎቴ ነው ብለው የሚሄዱ ማአት አሉ። ይሄ ክልክል ነው። ከዚህ የባሰ ደግሞ በሐጅ ላይ የሚሰራ ደባ፣ በዑምራ ላይ የሚሰራ ደባ፣ ዑምራ ልንህር ነው ሐጅ ልንህር ነው ብሎ ኢሕራም አድርጎ ሂዶ ኢሕራሙን እንደው ለይስሙላም ሆነ ዑምራን ሳያደርጉ ጠዋፍ ሳያደርጉ ጅዳ ላይ የሚቀሩ ወይ ቀጥታ ሪያድ የሚሄዱ ወይ ቀጥታ ጣኢፍ የሚገቡና ለብቻቸው እዚያ ስራቸውን የሚሰሩ በሐጅ ስም ወይ በዑምራ ስም ወደ ሰዑዲ ገብተው የሰዑዲ ቪዛን ይዘው ገብተው ስራቸውን እየሰሩ ያሉ በዚህ ውስጥ ሙስሊሞቹ ሳይቀሩ ብቻ ሳይሆኑ ክርስቲያኖቹ ሁሉ ገብተው ሐጅነን ዑምራነን እያሉ እየመጡ የሚበላ የሚጨማለቁበት ተግባር እንደሆነ ቶች በዑምራ ስም በሐጅ ስም ለስራ መሄዳችሁ አግባብ አይደለም። በዚያ ስም ከሄዳችሁ በኋላ እዚያ መስራታችሁ ከሆነ ችግር የለውም። ሲይዟችሁ ያባርሯችኋል። ደርሳችሁ ዝም ብላችሁ ብትመለሱ እሰየ ነው። ካለበለዚያ የንግድ ዕቃ የሚገዛም አለ። አንዳንዱ ደግሞ እዚያው ሸቀል የሚሸቅልም አለ። በሐጅ ወራትም ሆነ ከሐጅ ወራትም ቢሆን በኋላ ቀርቶ ምናምን ይህ እንግዲህ የቪዛው ጉዳይ ነው እንጂ እንደ ሸሪዓው ችግር የለውም። ግን ዑምራ ሄዳለው ብለሽ ለበይክ እያልሽ አብረሽ መተሽ ጅዳ ላይ ወደ ቤተሰቦችሽ ሄደሽ ከዚያው መቅረት በጣም አደገኛ ነው። ተላዑብ ነው፣ በዲን ላይ መቀለድ ነው። መቼም ባለፈው ብዙ ተደርጓል። ከላይ እስከታይ ከኮሚቴው ከምኑ ከምኑ ብሎ ድብልቅልቅ ብሎ ይህ አይነቱ ወንጀል ተሰርቶበታል የሐጅ ዒባዳ ከዚህ በኋላ ግን ሐጅ ሐጅ ነው፣ ዑምራ ዑምራ ነው፣ የስራ ኮንትራት የስራ ኮንትራት ነው። ባካችሁ ባለቤቱ ካልና ባንድ ነው ባለቤት የናቀውን አሞሌ ባለዳ አይቀበለውም ይላል አማራ ሲተርት። እኛ በዚህ በሐጅ ዒባዳ ላይ እንዲህ ስንቀልድ አዩንና ክርስቲያኖችም ሐጅ ነው የምሄደው ዑምራ ነው የምሄደው እያሉ መካ መግባት ጀመሩ እንጂ ሐጃችንን እንዲህ ብናስከብር ኑሮ እኛ እንደዚህ ባንቀልድበት ዑምራችንን ባንቀልድበት ኑሮ ሌሎችም ይፈሩት ነበረ። በሐጅ ስም እየተሰራ ያለው ደባ በጣም አደገኛ ነው። በጣም ከፍተኛ ወንጀል ነው። መሕረም ያላደለ ዘመድ ያላደለች ዘመድ አንዳንዱማ ሚስቱን ለሌላ ሰው ድሮ የዚያ የሌላ ሰው ሚስት ናት ብሎ የሚሄድ አለ። እንግዲህ ሚስቱ ናት ብሎ ሄዶ ምስክር ቃል የሰጠ ባል ባል ነው ተብሎ ከዚያ በኋላ ገንዘብ ይላክለታል። ተመልሳ ምህዳ ደግሞ አብራ ትኖራለች። አያችሁት? የተሰራውን ግፍ የተጠፋውን ጥፋት። ከዚህ በተጨማሪ አርካነል ኢማን ላይ ራሱ ማናቀው ብዙ ሰዎች የሚሉት እንግዲህ ግዴታ የእምነት መሰረቶች የሚባሉ ላይ ያሉ ስህተቶች ለምሳሌ በመላእኮች ማመን የሚለው ላይ በመላይካ ማመን በጅብሪል በሚካኤል ማመን ነው ስንል ልክ ክርስቲያኖች ገብርኤል ሚካኤል ብለው እንደሚያምኑት አይነት አድርጎ ማየት ላላ ክርስቲያኑ ወገን ገብርኤል በገብርኤል አምናለሁ ሲል ገብርኤል የሆነ ነገር ያደርጋል፣ ሚካኤል እንዲህ ማድረግ ይችላል ብሎ ነው የሚያምነው። እኛ ግን እንደዚህ አይደለም የምንለው። ጅብሪል ገብርኤል ነው፣ አዎ ገብርኤል የሚሉት ነው ብለን እናስባለን። ግን ስራው እነሱ የሚሉት አይደለም እኛ ጋር ያለው። ጅብሪል ዋና ስራው ከአላህ ዘንድ ለመላእክተኞች ለሰዎቹ ለነ ሙሐመድ ለነ ዒሳ ለነ ሙሳ ለነ ዳውድ ለነ ሱለይማን ለነ ኑህ ለነ ኢብራሂም ለነ ኑህ ለነ አደም ለሌሎችም ታላላቅ መልእክተኞች መላእክትን ማምጣት ነው። መልእክቱን ሪሳላዎችን ይዞ ማምጣት ነው። መጽሐፍቶችን ያወረደው መጽሐፍቶችን ይዞ የሚመጣው ቁርአንን፣ ኢንጂልን፣ ተውራትን፣ ዘቡርን ያመጣ እሱ ነው ነው የምንለው። አንዳንድ ጊዜ ለቅጣት በዚህ ሰፈር ላይ የሆኑ እርምጃ ውሰድ ተብሎ ሲታዘዝ ይወስድ ነበር። አዎ ይወስዳል። ጦር መርቶ ሊመጣ ይችላል። የመላይካውን ጦር በድር ቀን መርቶ መጥቷል። በተለያዩ ጊዜ ሌሎች ስራዎችን አይሰራም ማለት ነው። በዋነኝነት እንደዚህ ነው። ሚካኤል ከዝናብ ጋራ ነው ግንኙነቱ። ግን ዝናብ ይሰጣል ማለት አይደለም። ሚካኤል ዝናብ ያመጣል ማለት አይደለም። አላህ ስብሓነሁ ወተዓላ የሰጣቸው ስልጣን አላቸው ብለን እንጂ ያደርጋሉ፣ ይፈልጣሉ፣ ይቆርጣሉ ብለን አናምንባቸውም። በነብያቶች ማመን ማለትም በነብይ ማመን ማለት በመጽሐፍት ማመን ማለት አሉ ብሎ ማመን ማለት ነው። ነብያቶችም የአላህ መልእክተኞች ናቸው ብለን ማመን ነው እንጂ ሌላ ይገላሉ፣ ያድናሉ፣ ከተጣሉ፣ ከተቆጡ ያጠፋሉ ብለን እናምንባቸዋለን። መንፈሳዊ እምነት ማለት አይደለም። በአርካን አልኢማንና በአርካን አልኢስላም ላይ እየተሰጠሩ ያሉ ስህተቶችን ከሞላ ጎደል ዛሬ ለማስታወስ ሞክሬያለሁ። ሌሎችን ትምህርቶችን በሌሎች ቀኖች ይዤ እስከመመጣ ድረስ ደህና ሰንብቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الجنة الخضراء بهاء قطفنا من نسائمها الثمينة بني قومي إلى القرآن هبوا نعش أبدا قرونا آمنين نعش أبدا قرونا